السلام عليكم ورحمه الله وبركاته. يا كيف ማበስ የሚጀምረው በምን ነበር ያለው? ማበስ የሚጀመርበት አንድ ሰው ማበስ የሚችለው ማበስ የሚጀምርበት ምን ምን ምን ሸርጥ መሟላት አለበት ለማበስ መጀመሪያ ውዱውን ሙሉ በሙሉ ካደረገ በኋላ ቁፉን መጨረሻ ላይ ነው የሚለብሰው አይደል ሁለት እግሩን ካጣው በኋላ ይሄ መነሻው ሸርጡ ነው መነሻው የሚጀምረው ቀኑ ሶስት ቀን ለሙሳፊር አንድ ቀን ከነሌሊቱ ለነዋል ተብሏል። ከየት ነው የሚጀምረው? ግድ ካበሰበት ሰዓት ጀምሮ ነው እ ከሰገደበት ካበሰበት ካበሰበት ጀምሮ ለሙሳፊር ስንት ቀን ነው? ለነዋሪ ስንት ቀን ነው? አንድ ቀን። እሺ አንድ ቀን ናም። ሁለት ቀን ላብስ ናም። ሶስት ቀን ላብስ ናም። ወማ ሽእተ ብለውታል። ይሄ ምን ነበር ያለው? ሐዲሱ በጣም ضعيف ነው። በጣም لا يعرف رجال ብሏል ኢማሙ አህመድ እሺ ኹፉ ምንን ሸርጥ ማሟላት አለበት? ኹፉ ምን እስከ ቁርጭምጭሚቱ ድረስ መሆን አለበት። የፈርድን ቦታዎች የሸፈነ መሆን አለበት። ከምን አገኘ ነው ይሄንን? ከሐዲስ ነው። ከምን ነገር ከምን አገኘ ነው? ኹፍ ከሚለው ከሉጋው ማዕና ነው ተገኘ። ኹፍ ማለት መጀመሪያም እስከ ቁርጭምጭሚት ድረስ ነበርና ነው እንጂ ከሐዲስ አይደለም። ሐዲስ የለም፣ ቁርጭምጭሚት ድረስ ነው። እሺ ካልስ ይቻላል? ሁፍን ይተካል ካልስ? ምን አይነ ወጀቱም ከምን አገኛቸው? ደውረብን ተጠቅመዋል። ሁፍን የሚተካ ሁሉ ማንኛውም እዚህ ውስጥ ይካተታል። እሺ ቀዳዳ መሆን አለመሆን የዑለማዎችን ቀውል አይተናል። ኢማሙ አቢ ሐኒፋና ኢማሙ አህመድና ኢማሙ አሻፍዒይ ምን ነበር ያሉት? ቀዳዳ ካለው ጭራሽ በኩፍት ላይ ማበስ አይቻልም ነው ያሉት ሁለቱ ኢማሞች። ኢማሙ አቡ ሐኒፋ ምን ነበር ያሉት? ኢማሙ ማሊክ ምን አሉ? እብኑ ተይሚያ ምን አሉ? ግን አውላ እኛ መያዝ ያለብን ነው ለጥንቃቄ ነው። እያንዳንዱን የምናደርገውን ነገር ሁሉ በጣም ተግራቶ ጫፍ ላይ የደረሰውን ሳይሆን ለጥንቃቄ ከወዲሁ ሁሉ ችግር የለም። ጥሩ ካልስ ቢሆን ጥሩ ነው። ግን አንድ ሰው እንደዛ አድርጎ ሲሰግድ ብታዩ ሶላት ተበላሽቷል የሚል ሁክም እናሳፈላለን። ሁጅ አለውና ማለት ነው መከራከሪያ ነው። ለዛ ነው እንጂ ስንሰራ ቀደም እያለ ነው የምንሰራው። ከጥሩ ከጥሩ ነው የምንነሳው። ጥያቄ ውስጥ ላለመግባት ላለመግባት ጥረት ነው ማድረግ ያለብን። ግን የሆነ ሰው ሲያደርግ ብታዩ መቃወም የለብን። ኢንሻአላህ ባቡ ነዋቂ በሎዶ ውዱን አፍራሽ ነገራቶችን እንቀራለን። ስለ ውዱ ቀራን መስሐለል ኹፍ ከውዱ ራሱ ተጨማሪ የሚደመር ስለሆነ ነው። እግርን ማበስ ማለት እግርን እንደማጠብ ነው። እሺ፣ እግርን በምናበስበት ጊዜ ቀኝና ግራ መቀዳደም ብሎ ነገር አለ። አሰሑ መኖሩ ነው ጥሩ ጥሩ አሶሉ መኖሩ ነው። ቀኝ መጀመሪያ እናብሳለን፣ ግራም በኋላ እናብሳለን። ወላኪን ይቻላል፣ ችግር የለም። እንደ ጆሮ ነው ያሉም አለ። ቀይ ጆሮና ግራ ጆሮ እንደማንል ሁሉ ማለት ነው። እሺ ባቡ ነዋቂብል ውዱእ ውዱእን አፍራሽ ነገራቶችን እንመለከታለን። ውዱአችንን የሚያፈርሱና የሚያበላሹ ነገራቶችን በዚህ በዚህ ባብ ርዕስ እንመለከታለን ኢንሻአላህ። عن أنس قال عن أنس رضي الله تعالى عنه قال كان أصحاب رسول الله صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰላም ሰሐቢዮች ነበሩ ይላል አነስ ብን ማሊክ የረሱሉ ሰሐቢዮች ነበሩ አላ አህዲሂ በዘመኑ በነብዩ ዘመን ነበሩ የንተዚሩን አልዒሻአ ዒሳን ይጠባበቁ ነበር አለ ሐታ ተኽሲቀ ርኡሱሁም ራሳቸው እስከሚያቀረቅር እስከሚያጎነብስ ድረስ ይሄ ማለት ሲና ኑዓት እንግልጃ ይዟቸው እንደዚህ እያዘነ እንትን እያሉ ይነሱ ነበር እያሉ ይነሱ ነበር ማለት ነው። ሐታ ተፍሲቀ ርኡሱሁም ዒሻን እየጠበቁ አንገታቸው ራሳቸው ከፍ ዝቅ ነበር ማለት ነው። አላ አህዲ በነብዩ ዘመን የንተዚሩነ ለዒሻ ዒሻን ይጠባበቁ ነበር ነብዩ እስከሚመጡላቸው ድረስ ሐታ ተኽሲቀ ርኡሱሁም ራሳቸው ዝቅ እስከሚል ድረስ ማለት ነው። ምን ለማለት ነው? ከፍቀረጥ ማለት በእንቅልፍ የተነሳ ማንገላጀት ማለት ነው። ثم يصلون ከዛ ይሰግዱ ነበረ ነብዩ ሲመጡላቸው ወላ የተወበኡነ ውዱእ አያደርጉም ነበር ይለናል። አኽረጀሁ አቡ ዳውድ ወሰሐሁ ዳረቁጥንዩ ወአስልሑ ፊ ሙስሊም ዳረቁጥንይም ሐዲሱ ሰሒህ ነው ብለዋል። አቡ ዳውድ ዘግበውታል። አስልሁ ፊ ሙስሊም ሙስሊም ላይ የዚህ ሐዲስ ትርጉም ያዘለ ሌላ ይህን የመሰለ ሐዲስ አለ። ስለዚህ ሐዲሱ በሙስሊም የተዘገበ ነው ለማለት direct word ኦቹ የሉም እንጂ መዕናውን የያዘ አለ። እንቅልፍ አንድ ሰው ሶላት ሶስት ላይ ተቀምጦ እንትን ቢለው ችግር የለም አይጎዳም። ፉቀሃዎች አንድ እስቲልቃ በሙጠጅዕ መሆን አለበት፣ ለቆ የተኛ መሆን አለበት። አንድ ይሄን አድርገዋል። እንደዛ ከሆነ ውዱ ሊፈታ ይችላል። ከዛ ሄዶ ውዱ ማድረግ አለበት። በሰውነቱ እንደዚህ ከተቀመጠ በመቀመጫ ተቀምጦ ከሆነ እንቅልፍ ቢወስደውም ችግር የለም። ጫጫታ ቢሰማም ጫጫታውን ትርጉሙን ባይረዳም እንኳን ችግር የለም ነው የሚሉት። እንደዚህ ግን በጎን የተኛ ሰው የሚሰማ ከሆነ የሚናገሩት ንግግር ትርጉሙ የሚገባው መሆን አለበት፣ አለበለዚያ ወጥቶታል ማለት ነው ነው የሚሉት ስለዚህ ከዚህ ሀዲስ የምንረዳው ብዙ ነገር አለ። ሰሐቢዮች ሶላትን በጣም ይጠባበቁ ነበር። ሰሐቢዮች ሶላትን ይጠባበቁ ነበር። አንድ ሌላ ነብዩ አለይሂ ሰላቱ ወሰላም ይሄ ኢሻ ሶላት ተብሎ የተዘገበ ሌላ ሐዲስ አለ። ዒሻን ይጠብቁ ነበር። የዒሻን ሶላት ነብዩ እስከሚመጡ ድረስ እነዚህ እንቅልፍ የወሰዳቸው ዙሁርን ወይንም አስሩን ወይም መግሪብን እየጠበቁ አይደለም። የዒሻን ሶላት ነብዩን እየጠበቁ ነው። የዛን ሰዓት ነው እንቅልፍ የሚገልባቸው የሚያሸንፈው እና ነብዩ አለይሂ ሰላቱ ወሰላም ዒሻውን ወቅቱን በጣም ያዘገዩት ነበረ። አንዳንድ ጊዜ አንዳንድ ጊዜ ያዘገዩት ነበር። አብዛኛው እድሜያቸውን ግን ያሳለፉት መጀመሪያ ወቅት ላይ ሁለት ሰዓት ወይም ደግሞ መግሪብ አልፎ ዒሻ ሲገባ ነው። ብዛት እንደዛ ነው። እድሜ ልካቸውን ብዙ የሰገዱት ነብዩ አለይሂ ሰላቱ ወሰላም። አንድ ጊዜ ግን በጣም አምሽተው መጡ። እነዚህ እንቅልፍ እየወሰዳቸው ሰሃቢዎች እየተኙ እየተነሱ ነብዩ አለይሂ ሰላቱ ወሰላም መጡና ማስቸገር ባይሆንብኝ ኖሮ ለውላ አን አሹካ አላ ኡመቲ ኡማዎች ላይ ማስቸገርና ችግር መፍጠር ባይሆን ኖሮ እነ ሀዛ ለወቅቱሃ እነ ሀዛ ለወቅቱ ልዕሻ የኢሻ ጊዜ ይሄ ነበር አሉ ነብዩ አለይሂ ሰላቱ ወሰላም። አራት ሰዓት ምናምን አካባቢ አስገድዋቸው ማለት ነው። ዑለማዎች ከዚህ በመነሳት ሁለቱን ወቅቶች አወዳድረዋል። ማዘግየቱ ይሻላል ወይንስ አወለል ወቅት ላይ መስገድ ይሻላል? ነብዩ አለይሂ ሰላቱ ወሰላም ችግር ነው እንጂ የፈሩት አፍቶለል ወቅቱ አራት ሰዓት አምስት ሰዓት አካባቢ እንደሆነ ገልጸዋል። አፍቶን ኡማውን ለማስቸገር ስለሆነ ነው አወለል ወቅት ላይ ያመጡ አይ ያሉ ግማሾቹ ነብዩ የሰሩትን ብቻ ነው መስራት ያለብን፣ ራሱ ራሱን አወለል ወቅት ላይ መስገድ አለብን። ይሄን የመረጡ አሉ። ከፊል ዑለማዎች ደግሞ ማስቸገር ስለሆነ እንጂ ብለው ይሄንኛውን ስለመረጡት ቀውላቸው እናስቀድማለን አሉ። አላሁ አለም። ሁለቱም ማሻአላህ ነው። የነብዩ አለይሂ ሰላቱ ወሰላም ዋና መልእክቱ ከዚህ የምንወስደው ሀታ ተክፊቀ ርኡሱን አንድ ሰው እንቅልፍ ቢወስድ ተቀምጦ ሶላቱ ወይ ውዱ አይበላሽም የሚለውን ከዚህ እንወስዳለን። እንቅልፍ ብቻ ውዱ አይበላሽም። እንቅልፍ ብቻ ውዱን አያበላሽም። አተኛኘቱ ሴት እያለው መሆን አለበት ማለት ነው። وعن عائشة رضي الله تعالى عنها قالت ይህ ግልጽ ነው ሐዲሱ። وعن عائشة رضي الله تعالى عنها قالت جاءت فاطمة بنت أبي حبيش ፋጢማ ቢንቱ አቢ ሑበይሽ መጣች። ፋጢማ ቢንቱ አቢ ሑበይሽ مصغرا ሑበይሽ ብላችሁ ጥሩ ሐዲሱን ለብሉ صحابية قرشية أسدية ቁረሻዊ ናት። ዘር ሐረጓ አሰድያ አሰድ ከሚባለው ዘር የሚመዘዝ ነው። ሰሐቢያ ናት። ታላቅ ሰሐቢ ወስሙ አቢሃ ቀይስ ብን አልሙጥሊብ ይባላል። እብኑ አሰድ ብን አብዱል ዑዛ ካነት ወቅት አብዱላህ ብን ጀሕሽ ሙሃጅረቱን ጀሊላ ታላቋ ሙሃጅር ናት። ፋጢማ ቢንት አቢ ዑበይድ ፋጢማ ቢንት ጀሕሽን የምትባላለች። የዙ አይነቱ ያጋጥማል። ይሄ ደም እየነካቸው የደም በሽታ ሀይድ አይደለም። ግን ሁሉ ጊዜ ደም ይፈሳቸዋል። እስከ ሰባት ዓመት ይፈሳቸዋል። ትንሽ ትንሽ እየተንጠባጠበ ማለት ነው። ፋጢማ ቢንት አቢ ዑበይድ አለች። ፋጢማ ቢንት ጀሕሽ አለች። ሌላ ፋጢማዎች ማለት ነው። ፋጢማ ቢንት አቢ ሑበይሽ ለነብዩ ሰለላሁ ዐለይሂ ወሰለም ወደ ነብዩ መጣችና فقالت እንዳለቻቸው يا رسول الله የአላህ መላእክተኛ ሆይ አለቻቸው እኒ እኔ እምራአቱን እስተሐዱ እኔ የበሽታ ደም የሚበዛብኝ የሚያጠቃኝ ሴት ነኝ አለቻቸው فلا أطهر ምንም አልጸዳም ሁልጊዜ ደም ትንሽ ትንሽ የተወሰነ ያክል ይወጣል አለቻቸው አፈአደው ሶላተ ሶላት ሁሉ ተወው ነው يا رسول الله ብላ ጠየቀቻቸው ፈትዋ እየጠየቀች ነው ነቢዩን አለ ሰላት ወሰላም ቃል ነብዩ አሏ ላ እንዳትተይ አሏት። ምክንያቱም ሀይድ ማለት መጀመሪያ አለው መጨረሻ አለው የታወቀ ጊዜ አለው። በአስራ አምስት ቀን ወይ በ23 በ አራት ቀን ልዩነት ወይ አምስት ቀን ወይ ስድስት ቀን ወይ ሰባት ቀን ወይ አስር ቀን ወይ ሶስት ቀን ወይ አንድ ቀን ይመጣል። ሀይድ ማለት ሀይድ ማለት በሴት ልጆች ላይ ያለ የሴት ልጅ ባህሪ ነው፣ መገለጫ ነው። የጾታው ራሱ መገለጫ ነው። የመውለድ መገለጫ ነው። ስለዚህ እሱ ጊዜ ጋር ተያይዞ የሚሄድ ነው። በሀያ ሶስት ቀኑ ወይም በሀያ አራት ቀኑ የሚመጣ ነው ሀይድ ማለት ነው። ይሄ ግን ሁልጊዜ ነው። ተላአጡህና ነች ሁልጊዜ ደም ይፈሳል፣ ምንም አልቀራም ማለት ነው። ሰባት አመት ፈሷት ለምን ሳትሞት ይሄ ማለት በብዛት ይፈሳል ማለት አይደለም። ትንሽ ትንሽ ማለት ነው። ሰላቱን አልቀራም አፈዓደ ሶላተ ሶላቱን ልተው አለቻቸው። ቃለ ላ አይ አይቻልም ሶላት እንዳትተይ አላት። ኢነማ ዛሊኪ ይህ ሽም አሏት የሸተት ዕርቁን የማህፀን ማህፀን ግድግዳ ላይ ያለው የደም ቱቦሽ ተመቶ ነው አላት። ተጎቶ ነው። ዕርቅ ማለት ጅማት ማለት ነው። ወይም ደግሞ የደም ስር የደም ስርሽን ሰይጣን መቶት ነው አላት ነብዩ አለይሂ ሰላቱ ወሰለም። እነማ ዛሊከ ዕርቁን ይሄ ማህፀንሽ ግድግዳ ላይ ያለው የደም ቱቦሽ ተጎድቶ ነው አሏት ነብዩ አለይሂ ሰላቱ ወሰለም። የጉዳት እንጂ የተፈጥሮ አይደለም ማለት ነው። ደመል ሀይድ ማለት ግን በጤንነት የሚመጣ ነው። የሀይድ ከሆነ የወር በዚህ የሚመጣ ነው ፔሬድ ዕርቁን ይህ የደም ስር መጎዳት ነው። وليس بحيض ሐይድ አይደለም አሏት። فإذا أقبلت حيضتك የሐይድሽ ጊዜ ሲደርስ አሏት። የሐይድሽ ጊዜ ሲመጣ فدعي الصلاة ሶላቱን ተይውና ሶላቱን የዛን ጊዜ ተይው አቁሙ። وإذا أدبرت የሐይድሽ ጊዜ ሲያልፍ فاغسلي عنك الدم ደሙን እጠቢውና ثم صلي ከዛ ስገጂ አሉ ሐዲሱ ሙተፈቅ ዐለይህ ነው ቡኻሪ ወተወበኢ ሊኩሊ ሶላቲን ለየሶላቱ ውዱእ አድርጊ ብለዋል ከዚህ የምንይዘው መልእክት ምንድን ነው እስቲሃባ የበሽታ ደም ሲመጣ የበሽታው ደም አንድ ሴት የሚያጠቃት ከሆነ የበሽታው ደም አንቺን ከመጀመሩ በፊት በየወሩ ስንት ስንት ቀን ታይ ነበር እንላታለን። እስቲሃባ ላይ ተንቢሃት ላይ ቀርተናል። ይሄን ለምሳሌ ነገዳውን ደም እንዳለ ወሩን ሁሉ ደም፣ ቀጣዩንም ወር ደም፣ ያንኛውንም ደም ከሆነ የሀይድ ጊዜ እዚህ መካከል ላይ ከደሙ ሁሉ የተወሰነው የተወሰነው ደም ምንድን ነው? ሀይድ ነው አይደል? በየወሩ ማለት ነው። በየወሩ ሀይድ ስላለ የተወሰነው ሀይድ ነው። ግን ደሙ ምንም አያቋርጥም። color ኡም ተመሳሳይ ነው፣ ሽታውም ተመሳሳይ ነው፣ ሁሉ ነገር ተመሳሳይ ሆነበት። የዚህ ጊዜ ጥያቄ ነው የምንጠይቃት። በየወሩ ስንት ስንት ቀን ነበር የምታይ እንላታለን። ሰባት ሰባት ቀን አይነበር ነበር ኦር መጀመሪያ ላይ ነው፣ መካከል ላይ ነው፣ መጨረሻ አካባቢ ላይ ነው የምታየው። አይ መጀመሪያ መጀመሪያ መግቢያ መግቢያው አካባቢ ላይ ነበር። እንደዛ ከሆነ ከዚህ ወር የመጀመሪያውን ሰባት ቀን ዝም ብለሽ ሀይድ ነው በይና ሶላትን ተይ፣ ጾምንም አቁም። ልክ ሰባት ቀን ካለፈ በኋላ ደሙ እየፈሰሰ ነው። ገላሽን ታጥበሽ ለየጊዜው ውዱ እያደረግሽ ሶላትሽን ትገጅ። በግምት ሰባቱን ቀን ማለት ቀጣዩን ወር እንደዚህ ቀጣዩን ወር እንደዚህ አመት ሙሉ ደሙ የሚፈስ ከሆነ አመቱ ውስጥ ያለውን በየወሩ በየወሩ በየወሩ ሰባት ሰባቱን ቀን ሀይድ እያለች ዝም ብላ በሂሳብ አስተምሽን ማለት ነው ትሰግዳለች ማለት ነው እና ሰባት ቀን ታቋርጠዋለች። እስቲ ገብታችኋል? ይሄ መጀመሪያ ይሄ ግባችሁ ጥያቄ እንድጠይቁኝ አሁን ያልኳችሁ ይግባችሁ። አንድ ሴት የበሽታ ደም ይመጣታል። በበሽታ ስትጠቃ ሁልጊዜ በተከታታይ ደም የሚፈሳት ከሆነ ወሩን ሙሉ ቀጣዩንም ወር የሚፈስ ከሆነ ደም ምን እንላለን? ይሄ ደም ምንድነው የበሽታ ደም ነው የሚባለው፣ ሀይድ አይባልም። የሚገርመው በዚህ ወር ውስጥ ወይም በቀጣይ ወር ውስጥ ሰባቱ ቀን ወይ ሶስቱ ቀን ወይ ስድስቱ ቀን እሷ ናት የምታውቀው፣ አናውቅም። እሷ ናት የምታውቀው። ከአሁን በፊት በሽታው ከመጀመሩ በፊት በየወሩ ስንት ስንት ቀን እንደምታይ እሷ ናት የምታውቀው። ስንት ቀን ታይ ነበር? በየወሩ ሰባት ቀን። መጀመሪያ አካባቢ፣ መካከል አካባቢ፣ መጨረሻ አካባቢ ከወሩ የምታየው እንላታለን። አይ መካከል አካባቢ ላይ የዚህ ወር የመካከሉን ሰባት ቀኖች ምን ባያቸው ሀይድ ነው በይና ሶላቱንም አቋጪ ጾሙንም አቋጪ። ልክ ሰባቱ ቀን ሲያል ሻወር ወስደሽ ሶላትሽን ጀምሪ፣ ጾምሽንም ጽኑ እንላታለን። ገብታችኋል? እሺ ካሁን በፊት ምንም የማታከውነች በእናቷ ትቆጠራለች፣ ችግር የለም ወይ በእህቷ ትቆጠራለች። ካሁን በፊት ምንም ያልጀመረች ከሆነች ማለት ነው። አለበለዚያ ሌላ ነገር አለ። ወር ውስጥ ደም በተከታታይ ይፈሳል። የሆነ ሶስት ቀን ወይ አምስት ቀን ከለሩ የተቀየረ ደም ከመጣ የሀይዱ ጊዜ እሱ ነው። ግን ደሙ ተመሳሳይ ከሆነ ነው ይህንን ሁክም የምንሰጠው። ገባችሁ? ራሱን የቻለ ርዕስ ስላለው ባቡል ሀይድ የሚባል አለ። እሱ ላይ እንቀረዋለን፣ በስፋት እንቀረዋለን ኢንሻአላህ። مسألة متحيرة እ የማን ፋጥማ ቢንቲ አቢ ሑበይሽ የአባ ሑበይሽ ልጅ ናት። አዎ የሑበይሽ አባት ሑበይሽ የሚባል ወንድም አለ ማለት ነው። ነው ሁልጊዜ ግን እንደዛ እንዳትይዙ። ኩንያ ማለት እኮ ኩንያና ለቀብ ይለያያል። ሁልጊዜ እንደዛ እንዳትይዙ። አይሻ ኡሙ አብዱላህ ትባላለች። አብዱላህ የሚባል ልጅ የላትም። የእህቷ ያስማዕን ልጅ አሳድጋ ነው ወይ አስወርዳለች የሚሉ አሉ። አቡ ኡሙ አብዱላህ ትባላለች። አብዱላህ ነው ልጅ አልወለደች አይሻ። ሁልጊዜ አንድ ሰው ለምሳሌ አቡ ያህያ ዘከርያ አልአንሳሪ የሚባሉ ነወይ ናቸው። ልጅ አልወለዱም፣ አላገቡም ጭራሽ። አቡ ያህያ አቡል አባስ እብኑ ተይሚያ ናቸው። አባስ የሚባል ጭራሽ ትዳር አልያዙም። አቡል አባስ ይባላሉ እብኑ ተይሚያ። ሁልጊዜ እነዛ ማለት አርቢ ሐቢቢ ገላ ገላ መታጠብ አሁንም ራሱን ቀረዋለን። ለሁለት ወቅት አጠጋግታ ለዙሁርና ለአሱር ልክ ዘጠኝ ሰዓት ከሀያ ምናምን አካባቢ ላይ ሻወር ትወሰድና ዙሁርን ሰግዳ ወዲያው ቀጥላ አስሩን ትስገድ ይላሉ። ይሄ አንድ አለ ቀውል እዛ እናያለን። ገስል የለባትም ግን لكل صلاة ውዱ አለባት። ለምን ይፈሳል። الخارج من أحد السبيلين ከሁለቱ ቀዳዳዎች ደግሞ በአንዱ የሚወጣ ነገር ፈሳሽ ነገር ማንኛውም ውዱን ያፈሳል። ውዱዋ ይበላሻል። ስለዚህ ውዱ ታደርጋለህ ለኩል ሰላቴ ወላኪን ለኩል ሰላቴን ተብቀትን في شيء ኢንሻአላህ ፊ መካን ወፊ ባቢ ሰናራ ለማንኛውም ይሄ በሽታ ደም ነው። እሷም የጠየቀቻቸው የአጋጣሚ ልክ እንደ ሐይድ ሶላት የሚከለክል ከሆነ ብላ ነው። ሰላት ሁር ምንም አልጸዳም አፋደው ሶላት ሶላቱን ልተው ያ ረሱላህ አለቻቸው። ቃል አሏት ላ ሶላትማ እንዳታቋር ይቻላል። እነማ ዛሊኪ ይህ አንቺ ደም እየፈሰሰ ያለው ደም ዕርቁን የደም ስሬ ስለተጎዳ ነው ማህፀንሽ ግድግዳ ላይ ያለው ይሄ ሌላ ቦታ የሰይጣን ሰይጣን ረግጦሽ ነው ምናምን ነገር የሚል አለ። ይመታቸዋል በጣም ሰይጣን አይድ እንደዚህ የሚመታቸውና የበሽታ ደም የሚበዛባቸው ሴቶች እንዳትወርዱ ያደርጋቸዋል። ይሄን ያደርጋል፣ በጣም ያደርጋል። ጅኖች የሚይዙት ጅኖች አብዛኛውን ጊዜ እንደዚህ አይነት ስጋ ተደቀሉ። አዘን አላህ መስሊሃ ወለይሰ ቢሐይድን እንጂ በሽታ ደም አይደለም። ፈኢዛ አቅበለት ሐይበቱኪ የሐይድሽ ጊዜ ሲመጣ አሏት በግምት ማለት ነው ያስለመደችውን ጊዜ ነው። የሀይድሽ ጊዜ በግምት ሲመጣ ፈጃኢ ሶላተ የዛን ጊዜ ሶላትን ተይ። ወኢዛ አድበረ ልክ ሲያልቅ ማለት ነው። አድበረት ማለት ነው ሲሄድ ሰባቱን ቀን ካሳለፍሽ በኋላ ደሙ እየፈሰሰ ነው። ሰብሲ ላይ አንቺ ደም ደሙን እጠቢውና ምክንያቱም የዚህ የሰባቱ ቀን ደም ምን ስለሆነ ነጃሳ ነው። የሀይድ ደም ነጃሳ ነው። የኢስቲሃዳው ግን ነጃሳ አይሆንም። ደሙን እጠቢና ሻውርሽን ውሰጂና ثم صلي ከዛ ስገጂ። ሐዲሱ ሙተፈቅ ዐለይሂ ነው። ዋናው የተፈለገው ይህ አይደለም። አሁን የቀራ ነው ሳይሆን ወሊል ቡኻሪ ሐዲሱ ሙተፈቅ ዐለይሂ ሆኖ ቡኻሪ አንድ የጨመሩት ኢንፎርሜሽን አለ። ምን ثم توضئ لكل صلاة ለየሶላቱ ውዱእ አድርጊ ብለዋታል ነብዩ አለይሂ ሰላቱ ወሰላም። ሰለሰል በውል ያለበትና እስቲሃባ ያለባት ሴት ወቅቱ ከገባ በኋላ ነው ራሱ ውዱ ማድረግ ያለባት። ለምሳሌ ለመግሪብ አሁን ሰዓት ላይ ውዱ ማድረግ የለባትም። ደሙ ይፈሳልና ሰለሰል በውልም ያለበት እንደዚሁ ነው። ሰለሰል መድይ ሰለሰል መኒ ያለበትም እንደዚሁ ነው። ሽንቱ የሚንጠባጠብበትና የሚያስቸግረውን ሰው በጣም የሚያስቸግረው ሰው እየሰገደ ራሱ የሚንጠባጠብበታል። ይሄ ሰውዬ ልክ ሶላት አዛን ሌላ አካባቢ ነው ውዱ ማድረግ ያለበት ጊዜው ከደረሰ በኋላ። ከዛም በኋላ የሚንጠባጠብበትም عذر አለው፣ ችግር የለም። እስቲሃዳ ያለባት ጊዜው ከገባ በኋላ ነው ውዱ ማድረግ ያለባት። لكل صلاة ውዱ አድርጊ ብለዋታል ነብዩ عليه الصلاة والسلام። هذه زيادة ثقة የ ثقة የታማኝ ወይንም ደግሞ ጠንካራ የሆኑ ሰዎች ተጨማሪ information ስለሆነ نقبله ም ሙስሊም ትቶታል። ወአሻረ ሙስሊሙን ሙስሊም ጠቁሟል ኢላ አነሁ ሐደፈሃ እንደ ተዋቲችን ثم توضأ لكل صلاة የሚለው ሙስሊም ትቷታል አምደን ሆን ብሎ አውቆ ነው የተዋት እሱ ተወ ማለት ቡኻሪ ዘገቡት ማለት በእዝ ነው ማለት አይደለም ኢንሻአላህ ዚያደቱ ሲቀትን መቅቡል ዚያደቱ ሲቃ መቅቡል መቅቡል ነው ተቀባይነት አለው ሲቃ ነው ቡኻሪ ዘገቡት ማለት ማሻአላህ ሙስሊም ቢተውም እንኳን ማለት ነው ስለዚህ ርዕሳችን ጋር የሚያዘው ይችላል ثم توضأ لكل صلاة ያለው ሰለሰል መኒ ፈለሰል ነፍይ፣ ፈለሰል ወዲ ፈለሰል እስቲሃባ ያለበት አካል ውዱ ለየሶላቱ ውዱ ማድረግ ይወጅብባቸዋል ማለት ነው። ከዚህ በመነሳ ግልጽ ነው። ገብቷቸዋል ልብሳቸው የሀይድ ደም ይነጅሳል። ሽንት የሚንጠባጠብበት አካል እኮ ዝም ዝም ብሎ መልቀቅ የለበትም። ፌስታል ያስራል ያለበት ግድ ወይ ልብስ ነገር ወይ ፌስታል ነገር ማሰር አለበት ላይ ማለት ነው። እንዳንጠባጠብ እስቲሃባም ያለባት ሴት ራሱ እስከ አስተሳሰሩ ድረስ ነው የቀራ ነው እንዲህ ያለ አለ ማለት እንዳይንጠባጠባቸው ልብሳቸውን እንዳይነፋ ያ እንትን ነው ማለት አይደለም። ሲሃባው ነስር ምናምን የሚባለው እነዚህ ትርፍ ደሞች ነጃሳ አይሆንም። ሁለት ነው ደም ነጃሳ ደም ሁለት ደም ነው ብያቸዋለሁ። ደሙ መስፉህና ደመል ሐይድ የሀይድ ደምና ደመ መስፎህ ሀርዶ ትኩስ የሚረጨው ደም የሚወረወረው ደም እሱ ነጃሳ ነው። ዶሮ አርደህ ቢረጭብህ መታጠብ ነጃሳ ነው። ዚነስር ግን ነጃሳ ነው። በየሶላቱ አልሰማሁም። በየሶላቱ አዎ እስቲንጃ አለ። ማድረግ አለበት። ይታካል መልሶ ግን እስቲንጃ ማድረግ አለበት። እስከዛው ድረስ ነው። ከዛም በኋላ ያለውን ላ ዩከልፍ አላሁ ነፍሰን ኢላ ውስዓሃ Thank you. ኢማሙ ሻፊዒ አድርገውታል ነው አድርገዋል ነው አዎ ፍቅህ ላይ እኮ እንደዛ እኮ ነው ፍቅህ ሲቀራ እኮ እንደዛ ነው አስረህና የሆነ እንትኑን ቀዳዳውን ነገር የሆነ መሸፈን አለብህ እኮ ፍቅህም ላይ እንደዚህ አብዛኛው ከዚህ እኮ ፍቅህ ፍቅህ ማለት እኮ የዚህ ጭንቀት ፍቅህ በጣም ቬሪ ኢምፖርታንት እ አልሰማሁም። የወሊድ ደም ኒፋሳ ማለት ኒፋሳና ሀይድ እኮ ተመሳሳይ ናቸው ብያቸዋለሁ። አካማቸው ተመሳሳይ ነው ብዙ እንግዲህ وعن علي بن ابي طالب رضي الله تعالى عنه قال كنت رجلا مذاء አልይ ብኑ አቢ ጣሊብ ምን ይላሉ? ኩንቱ ረጁለን መዛአ በጣም ነብይ የሚበዛብኝ ሰው ነበርኩ አሉ። ኩንቱ ረጁለን ማዲ እና መዛ ይለያያል። መዛ ማለት ሲረቱ ሙባለጋ የሙባለጋ ሲራ ሙባለጋ ነው። በጣም በብዛት ነብይ ፈስተኝ ነበር ይላሉ። ነብይ ማለት በስሜት በሸህዋ በፍላጎት ሐራረተን አሸህዋ የሸህዋ እንፋሎት ውስጥ ላይ ሲሰማው ይሄ ከሴት ጋር ከሚስት ጋር ሲያወራ የሚወሰስ ነገር ነው። መንይ አይደለም ነብይ የሚባለው ማለት ወድይ የሚባለው ሸክም በማብዛት በመጎዳት በመቃም የተለያዩ መጠጦችን በመውሰድ የሚመጣ ነው ወድይ የሚባለው። ወድይ ወድይና መድይ መካከል ያለው ልዩነት ወድይ ነፃ ይላል ነፃ ይላል ጥሩ የሚመስል ነገር ነው። መድይ የሚባለው ንጹህ ውሃ ነው፣ ረጅም ተሳቢ ነገር ነው። መንይ ማለት ደግሞ አዛ መዕሩን መሰንቀጥ በለቅሶ ተሕተሊሙነ ኩለ ለይለቲን አላውቀውም ብትለኝ አልሰማም። ወአና ልጅ ብኒ አቢ ጧል ወአና ልጅ ብኒ አቢ ጣሊብ ረዲየላሁ ተዓላ ዐንሁ ቃል ኩንቱ ረጁለን መዛአ በጣም ነብይ የሚበዛብኝ ሰው ነበርኩ አሉ። ፈአመርቱል ሚቅዳድ ሚቅዳድን አዘዝኩት ሚቅዳድን አዘዝኩት ነብዩን ፈትዋ እንድጠይቅልኝ ለምን እንደውም ሊመካነቲ ሊመካነቲ ብነቲሂ ይላል። የነብዩ አለይሂ ሰላቱ ወሰላም ሴት ልጅ እኔ ዘንድ ስላለች ሀያ ያገኝ ነብዩን ለመጠየቅ ስለዚህ ሀያ እንዳላቸው እንደዚህ የሚያሳፍረን ነገር ወለው ካነ ሐቀን አንዳንድ ጊዜ ሰሃቢዎች ሸሪዓው እንዳይቀርባቸው በሌላ ሰው ሶስተኛ ሰው አስመስለው ይጠይቃሉ ራሳቸው አንድ ሰው እንደዚህ ቢሆን ይላሉ ለራሳቸው ሲጠይቁ ወይም ሌላ ሰው ልከው ያስጠይቃሉ ከሸሪዓው ወደ ኋላ ይሉ ወላኪን አንዳንድ ጊዜ ሀያ ይዛቸዋል ሀያ ይዛቸዋል እና ረጁለን መዛዕ ነበርኩ በጣም ነግይ ይበዛብኝ ነበር ፈአመርቱል ምቅዳድ ምቅዳድን አዘዝኩት ይታጠብ ነበርና ነው ብዛት እንደውም አልጅ ነብይ በወጣቸው ቁጥር ሻወር ይወስዱ ነበር። ሰውነታቸው ተሰነጣጠቀ ነው ቆዳቸው እየተነሳ ሄደ። ይህ ነገር በጣም በተከታታይ መጣብ ለአለ እግር ሊሆን ይችላል። ምክንያቱም አልመሸጣ ተጅልቦት ተይሲር አለ። ችግር በበዛ ቁጥር ምን ነገር ሊመጣ ይችላል? መድራራት ሊፈጠር ይችላል ብለው ነብዩ ጋር ጠየቋቸው። በገላሰበት እኮ የለም አሏቸው ይባላል ነብዩ አለይሂ ሰላቱ ወሰላም ማለት ነው። ሚቅዳድ ማን ነው? ሚቅዳድ ሚቅዳድ እብኑ አምር፣ ሚቅዳድ እብኑ አስወድ፣ ሚቅዳድ አቡ አምር አባ አምር ይባላል። ወዩዕረፉ ሚቅዳድ እብኑ አስወድ በሚባለው ነው የሚታወቀው እንጂ ሚቅዳድ እብኑ አምር ነው عبد يغوث الزهري لأنه كان وكما وخالفه في الجاهلية كان من الفضلاء النجماء الكبار ከታላላቅ ሰሃቦች የሚመደብ ነው ሚቅዳድ የሚባለው አልኸያር ምን ሰሃባ ሳዲሰን ፊል እስላም በእስላም ውስጥ ስድስተኛው ሰው ነው እስላምን አንደኛ ሁለተኛ ሶስተኛ አራተኛ ከተቀበሉት በስድስተኛ ደረጃ ላይ ነው እስላምን የተቀበለው በጣም ቁጥር በነበረበት ጊዜ ሙስሊሞች ስድስተኛው ሰው ሀገረ ለሂጅረተይን ሁለት ጊዜ ነው ስደት የሄደው ሸሂደል መሻሂደ ኩሊያ ሁሉም ጦር አውድማዎች ላይ ተሳትፏል ሚቅዳል وكان فارس يوم بدر የበድር ጊዜ ዙበይርና እሱ ብቻ ነበሩ ፈረስ ያዙ ሁለት ሰው ብቻ ነው የበድር ዘመቻ ላይ ፈረስ የነበረ ዙበይር ብን አዋምና ምቅዳድ ብን አስወድ ምቅዳድ ብን አምር ነበር شهد فتح ግብጽ ስትከፈትም አብረው ተሳትፏል ማተሰና ሰላተ ወሰላሴነ ሂጅራ ለሰላሳ ሶስተኛው ዓመተ ሂጅራ ነው ይህን ዓለም በሞት የተለየው ቢልገው ሆዱን ታሞ ነው የሞተው አላ ሰላሰቲ አምያ ሚነል መዲና ከመዲና በሰላ በሶስት ማይል ርቀት ላይ ነው የሞተው መቃብሩ የሚገኘው ወሰለ አለይህ ዑስማን ዑስማን ሰግደውበታል ወደ ሲነ ቢልበቂዕ በቂዕ ነው መቃብሩ የሚገኘው የሚቅዳድ እብኑል አስወድ ይህን ይመስላል ታሪክ ሁሉም አይደለም አንጨባድ ይገኛል ሚቅዳድ ብኑል አስወድን ላኩት ወደ ነብዩ አየሰአለ ነብይ ሰለላሁ ዐለይሂ ወሰለም ነብዩን እንዲጠይቅልን እና ፈሰአለሁ ሂዶ ነብዩን ጠየቃቸው። ፈቃል እንደሃሉ ነብዩ ዐለይሂ ሰላቱ ወሰላም ፊሂል ውዱኡ ውዱ ብቻ ነው የሚደረገው በመዝይ አማካኝነት አሉ። መዝይ የሚወጣው ሰው ፊሂል ውዱኡ ውዱ ማድረግ ብቻ ነው ያለበት ነብይ የወጣው ሰው አሉ ነብዩ ዐለይሂ ሰላቱ ወሰላም። ከዚህ ምን እንረዳለን? ነብይ ውዱ ያፈርሳል ማለት ነው። ጀናባ ግን አይሆንም። ሻውር አያስወስድም። ይነጅሳል አይነጅስም? هذا رأينا الخلاف خلافنا يتنال العلماء اسمه خلاف جمهور العلماء ወይም አብዛኛው ዑለማ ይነጅሳሉ ዳለው ነው ግን ومن العلماء እንትን በጣም አነስተኛ ከሆነ ችግር የለም የሚለው ነው አይነጅስም የሽንት ቱቦና የመድይና የመንይ ቱቦዎች ይለያያሉ ነው የሚለው በሽንት ቱቦ ውስጥ ስለማይመጣ ፈርዱ ከሌላ ቦታ ስለሆነ ከሽንት ከሽንት ፊኛ ስላልሆነ የሚመጣው ነጃሳ አይደለም ይላል። ይሄ ሳይንሱ ምን እንደዛ ነገር አድርጎ ነው ያገናኘው። ነጃሳ አይደለም ወደሚለው የሚሄዱ አሉ ብዛት እና አብዛኛው ብዙዎቹ ዑለማዎች ትንሽ ከሆነ ብዙውን የምጠበው ለጥንቃቄ ትንሽ ከሆነ ግን አይነጅስም ችግር የለም ይላሉ። ግን ለጥንቃቄ ምን ማድረግ ነው ያለብን? እክትላፍ ስላለበት ነው። እክትላፍ ስላለበት ነው። ነጃሳ ነው የሚሉ ሰዎች ነጃሳ ነው የሚሉ ሰዎች ነብዩ አለይሂ ሰላቱ ወሰለም ሐዲሱ ላይ ሁለቱን የተናገሩት تغسل ذكرك የሚላለ second person አድርጌ የተናገሩበት ذكر ህን እጠብ والأنثيين ሁለቱን ፍሬዎችን እጠብ የሚላለ ሐዲስ ስለዚህ ከዘንጉ በቃ መናገር አለብኝ አይደል? ለማንኛውም ሐዲሱ በቃ አባ ሐዲስ ነብዩ አለይሂ ሰላቱ ወሰላም ናቸው ተናገሩ እና ፈግሲል ዘከረከ ወልኡንተየይን ነው ያሉት ነብዩ አለይሂ ሰላቱ ወሰላም ሲናገሩ ዘከርህን ብልትህንና ኡንተይኖችን ሁለቱን እጠባቸው ብለዋል። ይሄ ሐዲስ ደግሞ ሳቢት ነው፣ ሐዲሱ ሶሒህ ነው። የሰውየው ብልቱ ዘንጉ እንትኑ ስለወጣ ሊሆን ይችላል፣ ፈሳሹ ስለወጣ ሊሆን ይችላል። ኡንተይን ለምን ታዘዘ? የነካው ስለሆነ ሊሆን ይችላል፣ ተነጅሶ ሊሆን ይችላል ብለው ይህንን ይዘዋል። ነጃሳ ነው ወዳለው ያደላል ይሄ ደግሞ ሌሎች ምን ብለው ነበር? አይ ዘከረህን ብልትህን እጠብ ያሉት ነብዩ አለይሂ ሰላቱ ወሰለም ውዱ ካደረክ በኋላ ድጋሜ እንዳይወጣ አሁን እንዲቀዘቅዝ ማለት ነው። ከቀዘቀዘ ላይወጣ ይችላል። አሁኑ ቀዝቃዛ ውሃ ስታክ ያጋጣሚ ያጋጣሚ ብልቱ ከቀዘቀዘ ድጋሜ መድዩ ላይወጣው ስለሚችል ለዛ ሊሆን ይችላል አሉ። ወላኪን በጣም መቅቡል የሆነ የትኛው ነው? ፈክል ዘከረከ ወልኡንሰየይ ወማ አሳበከ ያለውን ይሄ ይተካል ብለው ይህንኛው መልስ ሰጥተዋቸዋል። ስለዚህ መታጠቡ አውላይ ማጠቡ ይሻላል። ግን ዑለማዎች ትንሽ ከሆነ በጣም በተደጋጋሚ ስለሚወጣው የሰው ልጅ በጣም አስቸጋሪ ነው። አስቸጋሪ ነው። በሆነ በሆነ ነገር በሆነ አጋጣሚ የሆነ ጥበት ሊሰማን ይችላል። ያ ችግር ለመዕፉ ነው የሚሆነው ግን በብዛት አጋጣሚ ሚስቱም ጋር ተቀምጦ ይሁን በብዛት አንድ ሰው ከወጣው ማጠቡ ነው የሚሻለው። ፓንቱን አውጥቶ ወይ መቀየር አለበት ወይ ማጠብ አለበት። ብዛት የወጣ ከሆነ ግልጽ ነው። ሐዲሱ ሙተፈቅ አለህ ነው። ወለስ ለልቡኻሪ ለፍዞ አረፍተ ነገሩ የቡኻሪ ነው። ገብታችኋል? وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم النبي عليه الصلاة والسلام عائشة نات يزجبت حديث أن النبي صلى الله عليه وسلم يا الله ملاك قبل بعض نسائه النبي عليه الصلاة والسلام كفيل ከሚስቶቻቸው አንዷን ስመው ثم خرج الى الصلاه ከዛ ወደ ሶላት ወጡ ወለም የተወበ ውዱ አላደረጉም ስላለች አይሻ ራሷ ናት አይሻ ሳሙትም ራሷ ነው በሌላ ሐዲስ የተዘገበ አትቀየረች ራሷ አይሻ ነው ቀበለኒ ثم خرج الى الصلاه ولم يتوضا ስመውኝ ወደ ሶላት ወጥተው ሰግደዋል ውዱ አላደረጉም ነብዩ አለይሂ ሰላቱ ወሰላም ከዚህ በመነሳት አጅነቢ አጅነቢ መንካት ወይም ሴት ልጅ መንካት ውዱ አያጠፋም የሚለውን ይዘዋል ሚስትና ሌላው አጅነቢ አንድ ነው እንደ አዎ ማግባቱ የሚበቃ ሁሉ ማግባት የሚበቃ ሁሉ ውዱ ይፈታል ይፈታል በሚሉ ሰዎች ሚስታቸውን ያገባት ማግባት ስለሚበቃ ነው አይደል? ከነዛ ውስጥ ነው የምትመደበው። ስለዚህ ሴት ልጅ ውዱ ቢፈታ ኖሮ እናት አትፈታም፣ እህት አትፈታም። ሌሎች ዘመዶቻችን ማግባት የማይበቃልን ኡክተር ረዳአ ልትሆን ትችላለች። አይ አትፈታም፣ አክስት አትፈታም። የእናት እህት የአባት እህት እነዚህ አይፈቱም፣ ማግባት ስለማይበቃ። የአክስት ልጅ የአጎት ልጅ እነዚህ ይፈታሉ፣ ማግባት ስለሚቻል ብታገባትም ትፈታለች ማለት ነው ولكن هنا حديث زنك السنستان عائشه من تلالك النبي عليه الصلاة والسلام قبل بعض نسائه كثير من سوشاتهم سنو ثم خرج إلى الصلاة فذا ودى الصلاة والسوال آلت ودى الصلاة والسوال ولم يتوضأ ودوء على درهم أخرجه أحمد وضعفه البخاري شوف البخاري حديث ضعف نو يلال لكن معناه صحيح صحيح نبلا تقبل القلب في تقبل القلب صحيح نبلا ግን ጀምዕ አድርገዋል። ሌላም ቦታ አይፈታም የሚል ሶሒህ ሐዲስ ስላለ አይፈታም የሚለውን ተቀብለዋል። ግን ይህንኛውን ሐዲስና ይፈታል የሚለውን ሐዲስ ሁለቱን ለማገናኘት ጀምዕ ተጠቀሙታል። በስሜት ከነካ አንድ ሰው ይበላሽበታል። ያለ ስሜት ድንገት ከነካ ግን አይበላሽበትም። ለኢዕማል الحديثين ማለት ሁለቱን ሐዲሶች ለመጠቀምና በተግባር ላይ ለማዋል እዚህ ሴት ልጅ መንካት ውዱ አያበላሽ። ነብዩ አለይሂ ሰላቱ ወሰላም ሚስታቸውን ስመው ወጥተው ሶላት ሰግደዋልና Hmm? Hmm? البخاري ነው አይደል ምንም ቡኻሪ ሐዲሱን ضعيف ነው ብለዋል። ወላኪን ብዙ ሰነድ አለ፣ በጣም ብዙ ሰነድ አለ። የመሳሰሉ ብዙ ሰነዶች አሉ። ይሄ ሰነድ ብቻ ነው ضعيف ያደረገው ቡኻሪ። አምስት ስድስት ሰባት ዘጠኝ ጦር ካለ ያ ሁሉ ተጠጋግሎ ተበይዶ አንድ ጥሩ ይወጣል ማለት ነው። አጅነብይነት አይ አጅነብይነት እኮ አይደለም። ከኋላ ሲነሱ ውዱ የሚፈታው ከሴት ውስጥ ውዱ የሚያስፈታው ማግባቱ የሚበቃ ሁሉ ነው አለ። በቃ ይሄን ብለው ነው የምነሱት። ማግባቱ ስለተቻለ አይሻን አግብተዋታል። ስለዚህ ውዱ ከሚፈቱት ፈታ ነበረች ማለት ነው። አሁን ስትገባ ውዱ ማፍረስ እንትን አይልም፣ እንደዛ ማለት አይደለም። ውዱ የሚያፈርሰው ማግባቱን የሚበቃ ነው። ብታገባውም ባታገባው ብታገባትም ባታገባትም ማግባቱ የሚበቃ ውዱ ይበቃል። ወንድም ለሴት ሴትም ለወንድ ማለት ነው። እ ክላፍ አለ። ክላፉን ነገርኳችሁ። ኺላፉን ምንድነው ያሉት? እነ ኢማሙ ሻፊዒ ይፈታል ነው ያሉት። ቢላ ሀኢልን ከነካት ሙባሸራ ከተገኘ ይፈታል፣ ቀጥታ ይፈታል። እንፈታልና ኢማሙ አህመድም አንድ ይፈታል ያሉበት እንትና ቀውል አላቸው። ኢህዳ ቀውለ ይፈታልና ከኋላ ምን ይላሉ? አውላመትኩም ኒሳ የሚል ሴቶችን ከነካች ሴቶችን የነካችሁ እንደሆነ ሲቀር ይላል። ላመስኩም ማለት መንካት ሳይሆን እንደዚህ መዳሰስ ሳይሆን ሙላመታ ማለት ምን ማለት ነው? ግንኙነት ብለው እብኑ አባስ ፈስረውታል። ስለዚህ ሴትን የነካ ማለት ግንኙነት ያደረገ ማለት ነው። የቁርአኑ ደሊል አይሆን ሐዲሱን ብቻ ነው የምናገናኘው። ስለዚህ ዑለማዎች በሁለት ተከፍለዋል አልኳቸው። ይፈታል ያላለ አይፈታም የሚላል ግን ሁለት ሐዲስ አለ። ሁለቱም ባል ይፈታል የሚል ቀውል አላቸው፣ አይፈታም የሚል አላቸው። ሁለቱን ለማገናኘት ምንድነው የምናደርገው? በስሜት ከነካ ይፈታል፣ ያለ ስሜት ከሆነ አይፈታም። ጭራሽም አይፈታም የሚሉ አሉ። ጭራሽም አይፈታም ሲል ሙሉን ይፈታል የሚሉ አሉ። ሴት የነካ ውዱ ይበላሻል ያሉ አሉ። ኢማሙ ሻፊዒ ይመጣል። አይ ጭራሽ አይበላሽበትም ያሉ አሉ። በስሜት ከነካ ይበላሻል፣ ያለ ስሜት ከሆነ አይበላሽም ያሉ አሉ። የነዚህኞቹን አውላድ ይዘው ሁለቱን ሐዲስ ለመጠቀም ይቀበሉታል። በሸህዋ ከሆነ የተነካው ይዞ ያበላሻል። አልገባችሁም? وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكتنيا اندي የአላህ መላክተኛ እንዲህ ይላሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ወጀደ አሐዱኩም አንዳችሁ ካጋጠመው ካገኘ ሲበጥኑ ሆድ ውስጥ ሸይአን የሆነ ነገር ቢፈጠርበት ፈአሽከለ አለ ተመሳሰለበት። ሆድ ውስጥ የሆነ ነገር ተፈጠረበት ተመሳሰለበት። አኸረጀ ሚንሁ ሸይ የሆነ ነገር ከሱ ይውጣ አምላ አይውጣ ተመሳሰለበት። ወይ አሁን የሆነ ነገር ወጣ እንዴ ብሎ የሆነ ነገር አንዳንድ ጊዜ ሰይጣን ይመጣና ልክ የሆነ ነገር ለወጣ ነገር የሆነ ብቻውን የሚል ነገር ውስጣችን ላይ ይፈጠራል። ያ ማለት ነው አኸረጀ ሚንሁ ሸይኡን አምላ የሆነ ነገር ከሱ ይውጣ አይውጣ ተመሳሰለበት። ኢዛ ወጀደ አሐዱኩም አንዳችሁ ካጋጠመው አገኘ አሉ ነብዩ አለይሂ ሰላቱ ወሰላም ሲበጥኒ በውስጡ ከተሰማው አሉ ሸይአን የሆነ ነገር እና ፈአሽከለ አለይ ተመሳሰለበት። አኸረጀ ምንሁ ሸይ የሆነ ነገር ከሱ ይውጣ አምላ አይውጣ ተመሳሰለበት። ሸክ ውስጥ ነው ያለው አይደል? ፈላ የኽሩጀነ ሚነል መስጂድ ከመስጂድ ሶላቱን ትቶ እንዳይወጣ ሐታ የስመዐ ሰውተን ድምፅ እስከሚሰማ ድረስ አው የጂደ ሪሃ ወይ ሽታ እስከሚያገኝ አው የዕለም ድምፅን ባይሰማ ሽታን ባያጋጥመውም እስከሚያውቅ ድረስ አሁንማ ተፈጥሯል የሚል የቂን እስከሚኖረው ድረስ እንዳይወጣ በጥርጣሬ ብቻ ከዚህ ላይ ምን ህግ እናወጣለን? አሸኩ ላ የተሊቡል የቂን አው ልየቂኑ ላ ዩግለቡ ቢሸክ የቂን ውዱ እንዳለው ነው አውዱ ፈታው አልፈታው የሚለው ሸክ ነው። ሸክ ያበላሽ ስሜቴን አያስፈልግም። በጥርጣሬ ሸይጣን እንደዚህ ያደርጋል። አንዳንድ ሰው በቃ ውዱ ፈታው መሰለ እያለ ዝም ብሎ በየጊዜው ውዱ የሚያደርግ ሰው አለ። ተጅዲድ ከሆነ እሺ፣ ولكن ሸይጣን እንደዚህ የሚያድ የሚጫወትበት ከሆነ ውዱ አለማድረግ ነው ልክ በላችን ነው። አንዳንድ ጊዜ ሰይጣን በጣም ይጫወትብናል። ይሄን ስር ላይ መጥቶ ሰውነታችን መቀመጫችን ላይ መጥቶ የሆነ እንትን ነገር ሊያሰማ ይችላል። ሰውነታችን መታ ነዘር ሊያደርግ ይችላል። በዛን ሰዓት አፈረጀ ምን አምላክ የሆነ ነገር አሁን ወጣኝ አልወጣኝ የሚል ወይም የሚል ጥርጣሬ ነገር ካለ ተትርኩ ሰው ከመስጊድ እንዳትወጣ እንዳይወጣ ብለዋል ነብዩ አለይሂ ሰላቱ ወሰለም ፈላ የኽሩጀነ من المسجد ከመስጊድ እንዳይወጣ ሐታ የስመዐ ሰውተን ድምፅ እስከሚሰማ ድረስ ድምፅ ካልሰማ አው የጂደ ሪሓ ወይ ሽታ ካላገኘ ሽታ ካልመጣ ድምፅ ሳይሰማ ሽታም ሳይመጣ የሚያውቀው ነገር አለ አይደል እሱም ያው ነው ማዕልም ተገኘ የቂን ሆነ ማለት ነው ውዱ መፍታት አክረጃው ሙስሊም ሙስሊም ዘግቦታል ሐዲስ ሙስሊም ሐዲስን ዘግቦታል በጥርጣሬ ውዱ አይበላሽም ማለት ነው ውዱ አይበላሽም አንድ ጎን አለ ምን አለ መሰላችሁ ውዱ አለኝ የለኝ መሐመድ ውዱ አለኝ የለኝ ውዱ አለኝ ከአንድ ሰዓት በፊት ውዱ አድርገህ ነበር ብለህ ጠይቀው አዎ ውዱ አድርግ ውዱ አድርጋለሁ አዎ ውዱ አድርጋለሁ አለ። ስለዚህ ውዱ ማድረጉ የቂን ነው። ውዱ መፍታቱ ግን ዞን ላይ ሸክ ላይ ነው ያለው። የት ነው የሚቀደመው? አለቂኑ ሙቀደሙ አለሸክ በሸክ ላይ ይቀደማል። አው አልየቂኑ ላይ ይዙሉ ቢሸክ የቂን በሸክ በዞን አይወገድም። ያጋጣሚ ከፈለክ ውዱህን በየቂን ለመሆን ከፈለክ ማድረግ ትችላለህ። ወላኪን ላይ ይዙ አለሽ ዱዓ ይባላል እንደገና በጥርጣሬ ማለት ግልጽ ነው። ይሄ ገብቷቸዋል። አላ እ አለማድረጉ ቢጠራጠር ባህሪው ከሆነ ሰውየው መጥፎ ነው። ባህሪው ሰውየው ባህሪው ከሆነ ሰውየው አንዳንድ ሰዎች እንደዚህ አይነት ባህሪ አለባቸው። የሰማሁትን ልንገራችሁ። ጥቂት ስንቀራ ማለት ነው። ልጁ በጣም ዞን አለበት። እስቲንጃ አንድ አንድ ጀሪካ ውሃ ይሰጣል። እስቲንጃ ማለት ነው። በቃ የጠራ ከውስጥ የሚመጣ ይመስለዋል። አጠበ ቁጥር ከውስጥ የሚተካ ይመስለዋል። ይሄ ሸይጣን እየተጫወተበት እንዳውም የዚህ ልጅ በጣም የሚገርመው በስንት ርቀት ላይ ውሻ ስትሻገር አየ የተፈናቀረበት መስሎት ልብሱን ልብሱን አጥቧል ይላል። ይሄ ظلم ማለት ነው። በጣም ሸክ ከዚህ ርቀት ድረስ ምን አይነት ظلم ውስጥ መግባት የለብንም። እንደዚህ አይነት ሸክ ውስጥ መግባት አስፈላጊ አይደለም። ኸያል ደግሞ ካስለመድነው አንዳንድ ሰው እኮ ምን ምን ይለምድበታል መሰለህ ሶል ሶል ሶል ሶል ፈልፈት ስትል አሁን በቃ ይሁን የት ለመሄድ ነው ማለት በውስጡ ጎን ውስጥ እኮ ስላለ ነው የአሁኑ ተቀባይነት አለ እብነ ሐጀር ላይ አይተን ምን እንደምታውቃላችሁ ታላቁ ፈቂ አሻፍዒ ምን ያሉ መሰላችሁ أصلي ሲል ሶላት ውስጥ ገባል ሁለተኛ أصلي ሲል ይወጣል أصلي ሲል ይገባል أصلي ሲል ይወጣል even number ኡ ከሶላት ይወጣል odd number ኡ ደግሞ ወደ ሶላት ይገባል ማለት በጣም አስቸጋሪ ነው። እንደዛ አይነት ጎን ያለበት ሰው በጣም መጥፎ ነው። አሸኩ አከዘቡል ሐዲስ ይላሉ። በጣም መጥፎ ነው። ተውሂድ ላይ ራሱ በጣም ይሽታ መጥፎ ነው። ግን ተለመደበት ሰው ለማንኛውም ወአን ጠልቅ ብን አሊ ጠልቅ ብን አሊ ከሚባለው ጠልቅ ብን አሊ Thank you. ጠልቅ ብን አሊ الحانفي السحيمي اليماني أول ما قدم المدينة أول ما قدم المدينة ነብዩ አለይሂ ሰላቱ ወሰላም መዲና መጀመሪያ እንደገባ ወአሚለ ማአሁ ፊ ቢናኢ መስጂድ ነበዊ የነብዩን አለይሂ ሰላቱ ወሰላም መስጂድ ከገነቡት አንዱ ነው። ጠለቅ ብኑ አሊ ረዲየላሁ ተዓላ ዐንሁ ቃል ቃለ ረጁሉን አንድ ሰው እንዳላቸው ነብዩን ይላል። ጠለቅ ብኑ አሊ ነብዩን እንዳላቸው መሰሱ ዘከሪ ብልቴ የነካሁት አውቃ ለረጅ ወይ የሆነ ሰው አለ ነው مسست first person ነው ራሱን የጠየቀው قال እንዲህ አለ قال الرجل ን አንድ ሰው እንዲህ አለ مسست ذكري ብሎ ጠየቃቸው أو قال الرجل ወይ እንዲህ ብሎ ጠየቀ ሌላ ሰው አድርጎ الرجل يمس ذكره ብሎ ጠየቀ ሌላ ሰው አድርጎ ማለት ነው ሐዲሱ ተመሳሳይ ነው ማዕለሙንም ችግር የለም ሰውየው ነብዩን እንዲህ ብሎ ጠየቃቸው መሰሱ ዘከሪ እንዴት የነካው ብሎ ጠየቃቸው። አውቃል ወይ እንዲህ አለ አረጁሉ የሆነ ሰው አላቸው የመቱ ዘከረሁ ፊሶላት ሶላት እያለ ዘከሩን ቢነካ አላቸው አለይህ ውዱ ውዱ አለበት ያ ረሱላላህ ብሎ ጠየቃቸው فقال النبي صلى الله عليه وسلم نبي እንዳሉ ላ የለም እነማ ሆ ቢብዓቱም ሚን እሱማ የሰውነትህ ክፍል ነው አለ እነማ ሆ ብልትህ ቢብዓቱን ቢብዓቱን በሁለቱም ይቻላል በዱዓትን ሚንከ ካንተ የሆነ አካል ነው አሉ። እንደ ጅህ፣ እንደ እግርህ፣ እንደ ጆሮ፣ እንደ ሌላው እንደ አፍንጫ፣ እንደ ሰውነትህ ነው። ችግር የለም ማለት ነው። ነብዩ አለይሂ ሰላቱ ወሰላም ስለዚህ ውዱ ውዱ አያበላሽም የሚለውን ከዚህ እንይዛለን። ያው ነው መፍሁሙ ከሶላት ነው መፍሁሙ ያው ነው እንጂ ያበላሻል አያበላሽም። ቆይ ልጨርስላችሁ أخرجه الخمسة أمس زجبوتال وصححه ابن حبان ابن حبان حديث صحيح بوتال وقال ابن المديني ابن المديني هو أحسن من حديث بصرة كبصرة وديت كم من نقرأ كبصرة حديث الآن يتشال حديث من يلعب هنا الحديث ይህን ሐዲስ በጣም የተሻለ ሐዲስ ነው ከቡስራ ሐዲስ ይላል። ከቡስራ ሐዲስ የተሻለ ሐዲስ ነው። ምን እ ውዱ አድርጎ ስያ ማድረግ ይቻላል እኮ ውዱ አይፈታም ደግሞ ችግር የለም የሆነ ነገር ካለጣ በስተቀር እንጂ ውዱ አድርጎ እንደገና ሲያ ማድረግ ይቻላል ውዱ ይፈታል። ራሱ ውዱ ይፈታል ብንል ሴክሱዋል ተጠቅመን ማድረግ ትችላለህ። ትችላለህ። እስቲንጃ ወለሽ ከሙቀደመን አላል ውዱ ተቀዳሚ ነው ሸርጥ አይደለም እ ላ ላ ሲል ላ ማለት እኮ መስ ከሚለው ላይ ነው የምታወጣው። ፈርብ እኮ የመስቱ ብሎ ነው አይደል ጠየቃቸው የመሱ ብሎ ነው አይደል ጠይቃቸው ዘከረው አለይሂ ውዱኡን ላ አይ ለይሰ አለይሂ ውዱኡን ማለት ነው ውዱ የለበትም ማለት ነው ውዱ አያፈርስም ውዱ የለበትም ውዱ የለበትም ማለት ምን ማለት ነው በቃ ዘከሩን የነካ ሰው ውዱ አለበት ወይ ማለት ውዱ ይበላሻል ብሎ ጠይቃቸው ውዱ የለበትም ማለት ነው ለምን ምክንያቱንም ነገሩት እነማሁ በጣቱ ሚንከ የራስህ የሰውነት አካልህ ነው አሉት أخرجه الخمسة أمس زجبطال صحاب ابن حبان ابن حبان حديث صحيح الله وقال ابن المديني ابن المديني هو أحسن من حديث بصرة كبصرة حديث بتأم يتشاله ጠንካራ የሆነ ሰነድ ያለው ሐዲስ ነው ይላሉ። እዚህ ላይ ምን ብለዋል? ወልሐዲሱ ሰሪሑን ፊ ኢዕቲቃድ ልውዱእ ሚመስ ሁለተኛውን ሐዲስ ልቅራላችሁና ገምተን ቆም ወአን በስራ ቢንቱ ሰፍዋን በስራ ቢንቱ በስራን በስራ ቢንቱ ሶፍዋን ከሚባለው ሰሐቢ أكدية صحابية لها بسرى بنت صفوان جيتنا صحابية لها سابقة وهجرة قديمة عاشت إلى ولاية معاوية بن سينورس صحابية جيتنا بصرة بنت صفوان رضي الله تعالى عنها أن رسول الله صلى الله عليه وسلم قال يا الله ملاك ملاكتنيا እንዲህ ብለዋል ትላለች من مس ذكره من مس ذكره ذكرን የነካ فليتوضأ ودعاء الجبل والنبي عليه الصلاة والسلام يعني. መመተ ዘከረው ብልቱን የነካ ሰው ፈለተወበ ውዱ ያድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም። ውዱ ያድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም ማለት ይሄ የነካው ውዱ ያድርግ፣ ላይኛው ደግሞ ውዱ አይፈታም። ሁለት የተለያዩ ሐዲሶች ማለት ነው። የትኛው ሐዲስ ነው በጣም ሰሂህ ነው? እላይ ስንሰማ እብን አልመዲኒ አህሰኑ ምን ሐዲሲ በስራ ነው። ከቡስራ ሐዲስ በጣም የተሻለና ጠንካራ ሐዲስ ነው ነው ሌሎች ደግሞ ወደ 18 ሰሃቢ እየዘገበው የትኛው ነው? የባስራ ሐዲስ ነው። በጣም አሰሁም ነው። ራጂህም ያደርጉትም እሱ ነው። ለማንኛውም ሁለቱም ሰሂህ ነው። በቃ ሁለቱም ሰሂህ ነው ሐዲሱ። ሁለቱም ሰሂህ ስለሆነ ይላሉ ዑለማው። ሁለቱም ሐዲስ ሰሂህ ስለሆነ የባስራ ሐዲስ ሰሂህ ቢሆንና ሙቀደም ቢሆን ነው እንደነ ኢማሙ ሻፊዒ ብልት መንካት ይተን ውዱ ያበላሻል ይባል ነበር። በዛኛው ላይ አስቀድመን ማለት ነው። ግን ሁለቱም ሐዲስ ተቀባይነት አለው። ሁለቱም ሰሒህ ነው። ሁለቱም ሰሒህ ከሆነ ሐዲሱ ጀምዕ ነው ማድረግ ያለብን። ጀምዕ ለማድረግ ደግሞ ማስማማት ነው አይደል? ማስማማት ምንድነው የሚደረገው? ሰውየው በሸህዋ በስሜቱ ከነካው ልክ እንደ ማለት ነው። በስሜት ከነካው ምን ይሆናል? ውዱ ይበላሻል። ያለ ስሜት ድንገት ከነካው ግን አይበላሽም ውዱ። ይህን ነው ጀምዕ ያደረጉት ዑለማዎች። በስሜት ከነካው ደስ እያለው ከነካው ውዱ ይበላሻል። ያለ ስሜት ከሆነ ውዱ አይበላሽም። ድንገት ብነካ ማለት ነው። ሻወር ስትወስድ ድንገት ብነካ ችግር የለም። እኔ ደግሞ በዚህ ነው ሻፈይ በውስጥ ነው። እጅ የምንለውም ይሄን መዳፍ ነው። ለምን ሲሏቸው በዚህኛው ብነካው ችግር የለም በጀርባ ለምን ይሄ ስሜትን አያስነሳም። ይሄ ግን ስሜትን ይቀሰቅሳል። የተከለከለበትን ምክንያት ለዚህ ነው። ሰውየው ብልቱን ሲነካ ውዱ ያድርግ የተባለው ለምንድን ነው? ብልቱን የሚነካ ሁሉ ብልቱ ሊንቀሳቀስ ይችላል። ከተንቀሳቀሰ ደግሞ መጨረሻ ላይ ሲቀዘቅዝ ነብይ ሊወጣው ይችላልና ነው። በዚህ ይጋለጣልና ነው ብለዋል። ኢለቱን ማለት ነው። هذا علم الشيء الشيء إن الله لا يستحي من الحق እውቀት ነው። ምንም እንደዚህ አይነት ነገር አትፍሪ። ስብሐትን ሆንክ እንዳትል ደግሞ ገብታችኋል። ምንድነው ማድረግ ያለበት? እስኪ صاحب الاتحاف ምን ይላሉ? ምክራለ ፈሪሁን ፊንቲቃ በለዶ ኢመመት ተዘከር وهذا هو الراجح ውዲ ይፈታል ያለው هو الراجح አመዛኙ ይሄ ነው ብለዋል። لأن الكلام ورد مورد الحكم المستقر المستقر دون مورد الاجتهاد ولأن هذا الحديث أرجه من حديث طلق بن علي ከዛ የተሻለ ይሄንኛው ሰው ስለሆነ ራጅሁ ይፈታል ያለው ነው ብለው ባለ صاحب الاتحاف ይሄዱ من حيث الصحة والقوة فقد صرح الأئمة المتقنون أمثال الشافعي وأبي الزرعة وأبي حاتم والدار قطني والبيهقي وابن الجوزي في في حديث طلق የጠልቀን ሐዲስ በጣም ضعيف ነው ብሎታል ያንኛው እንኳን አላሰልፍም ስለዚህ ይህንኛው ሐዲስ መቀደም አለበት ሻፊዒ ለዚህ ነው ብልት መንካት ያበላሻል ያለውን ያስቀድም ወአማ ቀውሉ ብን አልመዲኒ እነ ሐዲስ ጥልቅ አህሰኑ ምን ሐዲስ ብስራ ብሎ የተናገረው ፈለም የቅበሉ የተቀበለው ዓሊም የለም وقد روي من نحو 18 صحابيا ما يؤيد حديث ذكر የቡስራን ሐዲስ የሚደግፍ የሚደግፍ አመለካከት ብልቱን የነካ ውዱ ይበላሻል የሚል 18 ሰሃባ ዘግቦታል። ስለዚህ ውዱ ያበላሻል ያለውን ራጂህ አድርገው ነው የሄዱት። ራጂህ አድርገውት ነው የሄዱት። እብነ አልመዲኒ ከቡስራ ሐዲስ ይሄንኛ የተሻለ ነው ማለት ነው እንጂ ተቃውሞ ሰው አይደለም ባለው አይደለም የተቃወመው። ከቡስራ ሐዲስ ይሻላል ማለቱ ተቃውሞ ደርሶበታል። ለምን የቡስራ ሐዲስ በ18 ሰሃባ ስለተዘገበ እነ ሻፊዒም እነ አቡ ዙርዓብ እነ እብኑ አቢ ሐቲምም እነ ዳረቁጥም እነዚህ ሁሉ ተቀብለውታል። ይሄንኛውን ሐዲስ ይፈታል ያለው ما يؤيد حديث بصرة ثم إن جم... ثم إن جميع رجال حديث بصرة رجال الصحيحين የቡስራን ሐዲስ የዘገቡት ሰዎች ወይንም ሪጃሎች ቡኻሪና ሙስሊም ላይ ያሉ አሊሞች ናቸው። ስለዚህ ውዱ ይፈታል ያለውን አሰህ ያደርጉታል ማለት ነው፣ ይቀበሉታል። ሞር በጣም አሰህ ነው ማለት ነው። በጣም ወደ ሰሂህነት ደረጃ ያመጡታል። ዋና ሐዲሱ ጠልቅ ፈለይተ አሐዱ ሚንሁም ምን ሪጃል ሂና የቡኻሪና የሙስሊም እንትን ሪጃሎች አንዱም የለበትም። ወሚን መር ወይም ተቃበሉ ዘከረ አቡ ሁረይራ ወ አስመ ዋና ሸተ ረዲየላሁ ተዓላ አንሁ ዋናው ጀምዑን ነው መያዝ ያለባቸው። ሁለቱም ሐዲሱ ሰሂህ ነው። ያንኛው ጦሪቁ ራሱ ብዙ ነው። የአስራ ስምንት ሰሐቢይ ቢዘግበውም ያንኛውም ሐዲስ ራሱ በጣም ሰሂህ ነው። ሰሂህ ነው። እብን አልመዲኒን የሚቃወሙት አሰህ ነው የተሻለ ነው ብሎ በሱፐርላቲቭ ዲግሪ መጠቀሙን ነው እንጂ ሰሂህ ያለውን አይደለም የተቃወመው። እሱን አይደለም ይቻላል። ምንም ችግር የለም። በውስጥ እጁ ቢነካውም እኮ ራሱ ይፈርሳል አይፈርስም ያለውን የዑለማው ስም ሁለቱንም ሐዲስ ማሰራት አለብን። ሁለቱንም ሐዲስ እነ ሻፊዒ ይፈታል ያለውን አውል አድርገው ነው የተቀበሉት። ለዚህ ነው ብልትን መንካት ያፈርሳል ያሉት። ወላኪን የጦልቅ ብን አልይም ሐዲስ ሶሒህ ነው። የቡስረ ብን ሰፍዋንም ሐዲስ ሶሒህ እንደሆነ ሁሉ የጦልቅ ብን አልይም ሐዲስ ሶሒህ ነው። ሁለቱን ሐዲሶች ለማሰራት በስሜት በፍላጎት በውስጥ እጁ በመዳፉ ከነካው በፍላጎት ከነካው በስሜት ከነካው ይበላሻል። ያለ ስሜት ከሆነ በውስጥ መዳፉ ቢሆን አይበላሽም። ይህንን ጀምዕ ማድረግ አለብን በሁለቱም ለመሄድ ማለት ነው። ይህንን ያስቀደሙት ዑለማዎች ጀምዕ ያደረጉት ሐታ ሼኹል ዑሰይማ አይ አሶህ ለማድረግ 18 ሰሃቢ እንትን ብሎታል አይደል? ይሄ ሰውዬ አሁን የራሱን አመለካከት ነው። 18 ሰሃባ ቢዘግበውም እንኳን ያንኛው ሐዲስ ደግሞ በአንድ ሰነድ ተዘግበው ሌላ በጣም አሶህ ይሆናል እያሉ ያንኛውን ማለት ነው። ይሄ ሚርጃል ሰሂሐይን ቢሆንም እንኳን ሶሂህ ቡኻሪ ሙስሊም ላይ ስለሌለ ከሱነኖች አይወጣም። ይሄንኛው የቡስራን ሐዲስ ከሱነን ሐዲስ አልወጣም። እንደ ጦልቅ ነው አለ ይሁሉ የቡኻሪ ሙስሊም ቢሆን ኖሮ በጣም አሶህ ከመጣ እና ሶሂህ ከመጣ አሶህና ሶሂህ ከመጣ ጀምዕ ማድረግ ካልተቻለም ተግባባን ሙከረም ስማኝ የጠየቀውን ጥያቄ ሁለቱ ሰው ሐዲስ ከመጣ ሁለቱም ሰሂህ ከሆኑበት ፊት ለፊት ከተጋፈጥ ሁለቱም ከተቃረኑ መጀመሪያ ጀምዕ ነው የምታደርገው ጀምዕ ነው የምታደርገው ጀምዑ ደግሞ ተቀባይነት አለው ይችላል አይ ችግር የለም ያላለ አይ ችግር አለው ያላለ ሁለቱም ማሰማማት እንችላለን በስሜት ከሆነ አካላትን እንደ እጅ ነው እንደ እግር ነው ችግር የለም በስሜት ካልሆነ በስሜት ከሆነ ግን ራሱን የቻለ አደጋ ስለሆነ ሊበላሽብ ይችላል። በዚህ እናስማማለን። ሐዲሶችን ማስማማት ካልተቻለ ምንድን ነው የምናደርገው? ነስኸ ነው የምናደርገው። አንዱ በሁለተኛው ሂጅራ ሌላው በሶስተኛው ዓመተ ሂጅራ ከሆነ ሁለቱም ከተቃረኑ የሶስተኛው እንቀበላለን። ኋላ የመጣውን ያንኛው ውድቅ እናደርጋለን። ታሪኩ ካልታወቀ ደግሞ ተርጂስ ነው የምናደርገው። በጣም አመዛኝ በጣም አሶህ የሆነውን እናስቀድምና ደከም ያለውን ውድቅ እናደርገዋለን ማለት ነው። አሁን ለጀምዓ አይመችም እንዴ? ይመቻል። ጀምዓ አድርገውታል።